እሺ አልহামዱሊላህ ያው ምትቀሉ ሰዎች ቀዱ درس እንጀምራለን ኢንሻአላህ الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الزكاة رقم الحديث 494 كبلغ المرام 409 تنيا وحديث لاي نوم من የምንነሳው ما تنيا ሰው فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن معاذ بن جبل رضي الله عنه أن النبي صلى الله عليه وسلم بعثه إلى اليمن فأمره أن يأخذ من كل ثلاثين بقرة تبيعا أو تبيعا ومن كل أربعين مسنة ومن كل ومن كل حال دينارا أو عدده وآخرية رواه رواه الخمسة واللفت لأحمد وحسن الترمذي وأشار إلى اختلاف في وصف وصححه ابن حبان والحافظ طيب جزاك الله خيرا. وعن معاذ بن جبل رضي الله عنه أن النبي صلى الله عليه وسلم بعثه إلى اليمن فأمره أن يأخذ من كل ثلاثين بقرة تبيعا أو تبيعة ومن كل أربعين مسنة ومن كل حال من دينارا أو عدله معافريا رواه الخمسة واللفظ لأحمد وحسنه الترمذي وأشار إلى اختلاف في وصله وصححه حبان والحاكم طيب وكم بن جبل تزجب رضي الله عنه سراونا الله سبحانه وتعالى يوجدونا من على أن النبي صلى الله عليه وسلم يا الله ملك تكنيا بعثه الى اليمن ወደ የመን ልከውት እንደነበረ ሙዓዝ ብን ጀበልን ከዛው ከአሊ ጋር ማለት ነው ገለጸ እና በላኩበት ሰዓት ፈአመራሁ አዘውታል ወይም ያዘዙት መሆኑን ገለጸ ياخذ من كل 30 بقره كي 30 كبش من كل 30 بقره تبيعا ታቢዕ ማለት ተከታይ ማለት ነው ታቢዓን ለወንዱ ታቢዓተን ለሴቷ ጥጃዋ ወንድ ሴት ከሆነች ታቢዓ ትባላለች ወንድ ከሆነ ታቢዓ ይባላል ታቢዓ ተከታይ ምን ነው የሚከተለው እናቱን የሚከተል ወይም እናቷን የምትከተል ማለት ነው ጡት አስጥላ አብራ ትለቀቃለች ከብቷ ካላስጣለች አብራ ትለቀቅም እዛው ታሰራለች እንጂ ለብቻቸው ይውላሉ እንጂ ከላሞቹ ጋራ አይነዱ ማለት ነው طيب ስለዚህ 30 ከብት ያለው ሰው አንድ ጥጃ ወይም አንድ ጥጃ ይከፍላል ነው ومن كل 40 አሲሞሉ ሰልሙ ከያርባው ሙሲና ይከፍላል 40 ሙሉ በኋላ ሙሲና ማጊደር እንደማለት ነው ሙሲና ይከፍላል ومن كل حالم دينارا طيب حالم ማለት አቅመ አዳም የደረሰ ማለት ነው ሙህተሊም ማለት ነው ቃላቱ ሐሊም ማለት አጥቻይ ማለት ነው ያው ትርጉም ደግሞ አቅመ አዳም የደረሰ ያው በህልሙ ምናምን ነገር ያየ ማለት ነው ወለዚ በለገ ሲነ الاحتلام ማለት ነው አሁን እዚህ ጋር ባሪያ ይመስላል ወለ احتلام وانزال المني ولو لم انزله ايوه احترام ማለት انزال المني ነው መኒ ከወጣ ያው የማውጣት ማለት ተፈለገው አሁን መንዩ ባይወጣም ለማውጣት የሚቻልበት ሰዓት ወቅት ላይ ሰዓት ላይ ከደረሰ ማለት ነው የተፈለገው ባይ ወልኩል حالم ዲናር ይከፍላል አለ አው عادله عادله بفتح عين وسكون الدال او اي قيمته ويمثل የሚስተካከል ነገር ማለት አንድ ዲናር የሚስተካከል ነገር ይከፍላል ማዓፍርየን አለ ማዓፍርይ ማለት ንስበቱን ኢላ ማዓፍር ማዓፍር ወደሚባለው አስተግተው ማዓፍርይ ይባላል መሳጅድ የነበረውን ወደ ዝና ስጋንተ መሳጅድ መሳጅድ እንደሚባል ማለት ነው ይሄ ማዓፍር ማለት የመን ውስጥ የምትገኝ ሐመዳን የምትባል ሀገር አለች ወደዛ እያስተጉት ነው ይላል تنسب إليه الثياب المعافرية وهي برود معروفة عندهم ያው እነሱ ጋር ታዋቂ የሆነች የልብስ አይነታትና እሷን ይከፍላል ነው طيب አልበቀሩ ጅንሱ የሚፈሰስ በቀርያት የሽመሉ ሰውረ ወልጃሙስ ጃሙስን የሚያካታ ከብት የሚለው ጃሙስንም ያካትታል ነው የሚለው በቀር የሚለው ለወንድም ለሴትም ይጠቀሙታል በቀር ወህሽይም ቢሆን የዱር ከብት የሚባል ቢሆን እሱ ሁሉ ያካትታል ነው የሚለው በጥቅሉ ከእንሰሳት ወይም ደግሞ ከከብት ኒሳቡ ምን ያክል ነው የሚለው ነው ዛሬ እየነገር ያለው ኒሳቡል በቀር 30 አው 30 30 ከብት መሆን አለበት ነው 30 ከብት ከሞላ ዘካ ማውጣት ይወጅበታል 30 ከብት ካለው ምን ይሰጣል የሚለው ያው አንድ ሙስ አንድ ተቢ አው ተቢ ብሎናል ወንድም ይሁን ሴትም መስጠት ይቻላል ብቻ እነሱን መከተል የሚችል ማለት ነው ሰላሴ ነው የፍየል ከሆነ አርባ ነው ብለናል የከብት ከሆነ ሰላሳ ነው ማለት ነው طيب وفي الركعه አለ እንደዚህ ጋር وفي الركعه የሚላለ ومن كل 40 ከየአርባው ሙሲና ይከፍላል ومن كل حالم አቅመ አዳም ከደረሰው ሁሉ ዲናር ይከፍላል ወይም ዲናርን የሚስተካከለው አለሁ ማዕፍሪ የሆነ ማለት ያው ልብሶች ብዙ ጊዜ ማዕፍሪ ከሆነው ሐመዳን አካባቢ የሚሰሩ ከሆኑ ክርይሯቸዋልና እሱን ቢሆን መክፈል አለበት ነው እሺ ተፈራለ الاصل في زكاه البقر السنه والاجماع ايوه የከብት ዘካው ኒሷቡ 30 ነው የሚለው ማስረጃው ሐዲስ ነው አሁን የቀራ ነው ሐዲስ ሌላው ኢጅማዕ ነው የዑለማዎች አንድነት ማለት ነው ሐዲሱ አሁን የቀራነው ሐዲስ ነው ኢጅማዑን አቡ ዑበይድና ሙወፈቅ የመሳሰሉ ኢጅማዕ አለ በዚህ ላይ የከብት ኒሷቡ 30 ነው የሚለው ላይ ተስማምተዋል ይላል ኢነ ለም ዩዝከር ዘካቱ ዘከር في كتاب ابي بكر والكتاب الذي عند علي علي عمر لقله بكر في الحجاز ايوه ብዙ ጊዜ አቡበክር ዘካት ነገር ሲዘረዝሩ የከብትን አልጠቀሱም ያልጠቀሱበት ሂጃዝ ምድር ላይ ያው ሳውዲ ማለት ነው ከብት የሚለው ነገር በጣም አናሳ ነው ብዙም ስለማይገኝ ነው እንጂ ዘካ አይወጅብን ለማለት አይደለም አንድ ቦታ ላይ አለመጠቀሱ ነው የሚለው مع ان وجوب الزكاه في البقر مجمع عليه لا خلاف بين العلماء الى ابن عبد البر ان السنه في زكاه البقر على ما في حديث معاذ انه النصاب المجمع عليه ثلاثه የሚለው የተስማሙበት ጉዳይ ነው وفي الركعه في 100 درهم ብር ከሆነ 200 ብር ነው ከ200 ብር ሩቡ አለው ሽር የሚከፈለው አንድ አስረኛ የ200 አንድ አስር 20 ይሆናል የ21 አራተኛ 5 ብር ይሆናል ለምሳሌ ማለት ነው فإن لم يكن لا 90 و100 فليس فيها صدقه መቶ ዘጠና ቢኖረው ሰውየው 200 እስካልሞላ ድረስ አይወጅበትም 39 ከብት ቢኖረው ዘካ አይወጅበትም 40 ማን ነው 29 ማለት ነው 30 እስካልሞላ ድረስ አይወጅብበትም ይላል طيب دل الكتاب والسنه على وجوب الزكاه في الذهب ذهب ላይ በቁርአንም በሐዲስም ተገልጿል ኢጅማዕም አለ ምንም ችግር የለውም طيب لا يجوز شيء من الحيل طيب وعن عمرو بن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم تؤخذ صدقات المسلمين على مياههم رواه أحمد ولأبي داود ولا تؤخذ صدقاتهم إلا في دورهم طيب ያለፈው ሐዲስ ያው ተለያየ ትንቢኖረውም ሐሰን ነው ደረጃው ዝሮ ዝሮ አንዳንዶቹ ሶያ አይደለም መውሱል አይደለም የሚል ነገር ቢያነሱም ትርሚዚ ሐሰን ብሎታል ግን መርፎ ነው አይደለም መውሱል ነው አይደለም ኺላፍ አለው ብሎ ነበር ሐሰን ነው ሐዲሱ ዝሮ ዝሮ ያሁነኛው የአምር ብኑ ሹዓይብ ከአባቱ ከአያቱ ይዞ ሲያወራ አንጀዲህ ማለት ረዲየላሁ ዐንሁም የሶስቱ ነው قال قال رسول الله صلى الله عليه وسلم تؤخذ صدقات المسلمين የሙስሊሞች ሰደቃ ይወሰዳሉ ይያዛሉ አላሚያህም ውሃቸው ማለት እንስሳዎች ወደ ዱር ይሰማራሉ ውሃ የሚጠጡበት ቦታ አለ ሁሉም ሰዓቱ ወደ ውሃ ቦታ ያመጧቸዋል እዛ ቦታ ላይ ነው ዘካ ሰብሳቢዎቹ ሄደው ማውሰድ ያለባቸው እንጂ እኛ ያለንበት ቦታ ይዘና ብለው ሰውየው ማስገደድ የለባቸው እ ደግሞ የተያዙ ይያሉ እንዳይደክምም ውሃ መጠጫ የታወቀ ነው ለምሳሌ ጧት ከተሰማሩ ሰባሳ አካባቢ ላይ ውሃ የሚጠጡበት ቦታ ይታወቃል እዛ ቦታ ይሄዳሉ ዘካ ሰብሳቢዎችም እዛ ቦታ ሄደው ይወስዳሉ ለማለት ነው ሰደቃቱ ሙስሊሚን ማለት የሙስሊሞች ዘካ የሚሰባሰበው የሚወሰደው ውሃ የሚያጠጡበት ቦታ ነው የእንስሳዎቻቸው ዘካ ማለት ነው رواه احمد ولابي داود لا تؤخذ صدقاتهم لا في دورهم በቤታቸው እንጂ ከዛ ውጭ ዘካ አትወሰድም የሚል ነገር አለው ነው የሚለው አህመድና አቡ ዳውድ የዘገቡት ነው የወሊያቢ ዳውደ ወሊያቢ ዳውደ የሚለው ሐዲሱ ደረጃው ሐሰን ነው በጥቅሉ ያው ዱር የሚለውም ያው ዞሮ ዞሮ ውሃ የሚጠጡበት አካባቢ ከዛው ጋር የተያያዘ ነው አላሚያሂም ሚያህ ማኢን ሚያህ ጀመ ነው አልሚያሁ ጀሙ ማኢን የማ ስብስብ ሚያህ ይባላል አሁን ማነው ሞያ ነው የሚሉት ማ ማ የሚለው ለነጠራው ነው ለብዙ ሲሆን ሚያህ ይባላል መዋሪዱሁም التي ينزلون عليها ويقتلون فيها بالسيف በሞቃት ሰዓት የሚሰፍሩበት ቦታ ከብት የሚያረባ ሰው አይታችሁ ከሆነ ውረኔ ይባላል እየሄዱ በሰይፍ ሰዓት የሚያሳልፉበት ቦታ እሱ ነው ውሃ የሚጠጡበት ዱር የሚለው ደግሞ ቤታቸው የሚኖሩበት ማለት ነው ለምንድን ነው ከቤት ይወሰድ የተባለው ውሃ ከሚያጠጡበት ቦታ መወሰድ ያለበት የተባለው ለምንድን እንዳይደክሙ ነው ትራንስፖርት እንዳይጠይቅ ነው ለያላ የተከለፉን ነቅለ ዘካቲም ኢላ መቀር ኢማም ዘካው ለሚሰበስበው ሰውዬ ዘንድ መውሰድ እንዳይገደዱ ነው ስለዚህ ወይ ውሃ ከሚጠጡበት ወይም ደግሞ ከሚኖሩበት አካባቢ ማለት ነው ውሃ የሚጠጡትም እዛው መኖሪያው አካባቢ ስለሆነ ነው አያይዞ ያመጣው ማለት ነው አነ ዘካተ لا تجب في المال إلا في السنة مرة واحدة ووجوبها على تمام حوله عند مالكه زكاة የሚወጅበው ያው አመት ሲሞላው ነው ማንኛው ንብረት ላይ ዘካት አመት ሲሞላው ነው አመት ካልሞላው አይወጅም ስለዚህ አመት እዛው ባለቤቱ ጋር የሚጠበቀው ከብቱ አመት ሲሞላቸው ከቤቱ ሄደው ይዘው ይመጣሉ እንጂ ገና ወደ ዘካው ይባል አሁን አንተ ተብ ቀድሞ መስጠት አይገደድ አነ ወልይ አምር ሙስሊሚን የሙስሊሞች ሐላፊ የሆነ ሰው ዘካ ሰብሳቢዎችን ኮሚቴዎችን መላክ ያለበት ባለስልጣኑ እንጂ የንብረት ባለቤቶች አምጡ ዝድረሳ እየተባሉ ሊገደዱ አይገባም ነው የሚለን ሌላው ዘካን ከቦታ ቦታ መውሰድ እንደሚቻል ያሳያል ለምን ከቤታቸው ተወስዶ ወደ ኢማሙ ቦታ ይሄዳል ማለት ያው መንግስት ወዳለበት ቦታ ይወሰዳል ማለት ነው لأن النبي صلى الله عليه وسلم أمر بقبضها ولم يأمر بتوزيعها على فقراء المكان الذي فيه الأموال المزكاة እዛው አከፋፍሉ ዳንሳችሁ እዛው መልሶ አላሉ ባይሆን ከዲሆች ተወስዶ ከድሆች ተወስዶ ከሀብታሞች ተወስዶ ለድሆች የሚሰጥ ነው ያሉት እዛው ላሉትም ሊሆን ይችላል ከዛም ለራቁት ሊሆን ይችላል ነው ባይሆን የሚሰጠው እዛው አካባቢ ላለው ባለስልጣን የሆነ ሰው የህዝቦችን ችግርምና ጥቅም ማየት አለበት ሪስክ ያስፈልጋል ማዘን ያስፈልጋል እዝነት የተሞላው አገዛዝ ነው መግዛት ያለበት እንጂ በመኪናችናችሁ አለንበት ቦታ ልታመጡ ይገባችኋል እያለ ሊያስገድደው አይገባም ይላሉ አላያል ዘካን ከሳዑዲ ወደ ውጭ ሀገር ከኢትዮጵያ ወደ ሳዑዲ ለምሳሌ መውሰድ ይቻላል አይቻልም በሚለው ላይ ሰፋ ያለ خلاف አለ ነገር ግን ሼኹል ኢስላም ተይሚያ يجيز يجيز نقلها لمصلحه شرعيه ሸሪዓዊ የሆነ ጥቅም ካለ ከቦታ ቦታ መውሰድ ይቻላል ነው አነ ነብይ ካኔ ይባቱ ጁባ ዘካ ሰብሳቢዎች ይልኳቸው ነበር ዘካውን ካባቢ ሄደው ይዘው ሩቁ ከተማ ነብያችን ጋር ያመጡ ነበረ እንደገና ነብያችን ጋር ከደረሰ በኋላ ወደ ሩቅ ከተማዎች እየተወሰደ ይከፋፈል እንደነበር የሚያመለክታልና ለምሳሌ በአፍሪካ አካባቢ አካባቢ ላይ እንዲሁ አንዳንድ ጦርነት በሚበዛባቸው ቦታዎች ላይ በጣም የተቸገሩ ሰዎች አሉ ከተባለ ዘካውን ወደዛ ቦታ መውሰድ የሚቻል መሆኑን ነው ቀጥሉ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ليس على المسلم في عبده ولا في فرسه الصدقه رواه البخاري ولمسلم ليس ليس في العبد صدقة إلا صدقة الفطر. طيب وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ليس على المسلم في عبده ولا فرسه صدقه رواه البخاري ولمسلم ليس في العبد صدقه الا صدقه الفطر من ማለት ነው ከአቡ ሁረይራ የተዘገበው ሐዲስ ነብዩ አለይሂ ሰላቱ ወሰለም የሚከተለውን ተናግረዋል ليس على المسلم በሙስሊም ላይ የለም في عبده በባሪያው በሚጠቀመው ባሪያ ላይ ወላ ፈረስ ፈረሲ ወይም ወላ ፊ ፈረሲ ይላል በሚጋልበው ፈረሱም ሶደቀቱ ሶደቃ የለበትም ቡኻሪ ዘግበውታል እንደ ሙስሊም ዘገባ ግን ለይሰ ፊል አብድ ሶደቀቱ ኢላ ሶደቀት ፍጥር ይላል እቺን ጀምባላት ኢላ ሰደቃ ፍጥር በባሪያው ላይ ሰደቃ የለበትም ዘካ ማለት ነው ሰደቃ ማለት እዚህ ጋር ኢላ ሰደቃ ፍጥሪ ኢላ ዘካ ፍጥሪ ዘካ ፍጥር ቢሆን እንጂ ለባሪያው 3 ኪሎ ወይም 2 ኪሎ ተኩል ሰደቃ ፍጥር ሊከፍልለት ይገባል ነው ባሪያ ንብረት የለውም ባሪያ የራሱ የሆነ ንብረት የለውምና ማን ነው የሚከፍለው አለቃው ነው ግን ራሱ ባሪያውን ዘካ አውጣለት ተብሎ አይገደድም ነው ليس على المسلم في عبده ولا في فرسه صدقه هذا الحديث اصل في ان اموالا ቀንያ ላዘካተ ፊያ የሚጠቀሙት ንብረት ዘካ የለበትም ለሚለው መሰረተ ማስረጃችን ይሄ ሐዲስ ነው በሚኖርበት ቤት ዘካ የለውም በሚያርሳቸው በሮች ዘካ የለበትም በሚንቀሳቀስበት መኪና ዘካ የለበትም በሚጠቀምበት መኪና በጥቅሙ እንጂ በመኪናው ዘካ ማውጥ የሚለው እንደ ሸቀጥ ካልሆነ ለንግድ ያወጣው መኪና ካልሆነ ማለት ነው ለምሳሌ አንድ ትሬላ አለው እንበል አስር አስር ትሬል አለው እንበል አስሩ ትሬላዎች የራሳቸው የሆነ ዋጋ አላቸው ቢተመሩ አስር ሚሊዮን ሊያወጡ ይችላሉ ለምሳሌ በዛ ዘካ ያውጣ አይባልም ምንድነው የሚያደርገው እየተጫኑ በሚያመጡት ጥቅም ወደ ብሩ ብሩ እዛ ተሳለ በየወሩ 10 ሺህ ያስገባሉ ቢባል በአመት ሶስት ሺህ ያው ይችላል በዛ በብሩ ነው በጥቅማቸው ዘካ ያለው ወይ ሆቴል አለው እንብላ አንድ ሰው አልጋለው ያከራየዋል። ቤቱን አልጋው ሆቴሉን መሸጥ አይፈልግም። መጠቀም እያከራየ መጠቀም የሚፈልገው የሆቴል ዋጋ ይተመንና ዘካ ያውጣ ይባላል። የሚባለው ምንድነው? ሆቴሉ ያስገባው ጥቅም ምን ያክል ነው? ብሩ በጥቅሙ ነው ዘካ የሚያወጣው። ይሄን ለማለት የሚያስችለው ምንድነው? በሚጠቀሙት ነገር ዘካ የለም ለማለት በባለው ዘካ የለም፣ በሚጋልበው ፈረሱ ዘካ የለም የሚለው አባባል መኪናም ቢሆን በሬም ቢሆን እንዲሁ ላሞች የሚጠቀማቸው ነገሮች አሉ ለወተት የሚጠቀማቸው በእነዛ ዘካ የለበትም ማለት ነው አነ ዘካተ ላ ተጅቡ ኢላ ፊል አምዋል ናሚያ በሚራባ ለእርባታ ለጥቅም ለትርፍ በያዘው ንብረት እንጂ ለማራባት በሚጠቀማቸው ከብቶች እንጂ እንዲሁ ለሚጠቀማቸው ለሚያርሳቸው ማም ነገር ዘካ የለበትም ነው مثل الشارع الحاكم لأموال القنية التي لا زكاة فيها بالعبد المعد للخدمة والفرس المعد للركوب ለሚጠቀምበት ነገር ዘካ የለም ለማለት በፈረስና በባሪያ መስሎ አስቀመጠልን ነው የሚለው ዘካ መጀመሪያውን ዋጅብ የሆነበት ሙዋሳተን በይነል አግኒያይ ወልፉቀራ በድሆችና በሀብታሞች መካከል ያለው ግንኙነት ለማጠናከር ነው ስለዚህ ዘካ በሚራባ ገንዘብ እንጂ በማይራባ ነገር ዘካ አይወጅብም እዚህ ጋር ለጌጥ የሚጠቀሙት ወርቅ ዘካ ይወጅበታል አይወጅበትም ለሚለው ይሄ ያልከተው ለሚጠቀሙበት ነገር የሚራባ የሚባዛ ነገር ካልሆነ ዘካ የለበትም ስላለ ዘካ ወጅበት ማለት ያሳያል ለምን ለጥቅም ውሏልና ግን አንድ የሆነ ሀዲስ ሲመጣ ወደ ኢንሻአላህ ምን ይሆናል አንድ የሆነ ሴት ነብዩ ሲጋ አለይሂ ሰላም መጣችና የሆነ ጌጥ ነገር አድርጋ ነበር የዚህ ነገር ዘካውን ታወጫለሽ ወይ ብለው ጠየቋት የሚል ነገር አለ እና አላወጣ ስትላቸው ነገ አኺራ ላይ ቅጣት ከሚያገኝሽ በቀረብሽ እስከ ማለት የተናገሩበት አጋጣሚ ያለና ያ ሐዲስ ደግሞ ዘካ ይወጣል ታማት ነው የሚያሳየው ስለዚህ ዑለማዎች የተለያየ አቋም አላቸው በሚጠቀሙት ወርቅ ላይ ማለት ነው በጌጣጌጥ የሚጠቀሙት ወርቅ ላይ ዘካ አለ የለም የሚል አስተማማኙ መዛብ ግን ግራሙ ከፍተኛ ከሆነና ዘካ የሚወጅበት ከሆነ ማውጣት አለባት የሚለውን ያስቀምጣል Gátelo. وعن بهز بالحكيمين عن أبيه عن جده رضي الله عنهم قال قال رسول الله صلى الله عليه وسلم في كل سائمة إبل في أربعين بنت لبون لا تفرق إبل إبل عن سحابها من أعطاها متأخرا متأخرا بها فله أجرها ومن معها فإنا آخذوها وشر ماله عزمة من عذاب من عزمات ربنا لا يحل الآن محمد منها شيء رواه أحمد وأبو داود والنسائي وصححه الحاكم نقش الشافعي القول به على ثبوته وعن بهز بن حكيم عن أبيه عن جده رضي الله تعالى عنه قال قال رسول الله صلى الله عليه وسلم في كل سائمة إبل بأربعين بنت لبون لا تفرق إبل عن حسابها من أعطاها مؤتجرا بها فله أجرها ومن منعها فإن آخذوها وشر مالي عزمة من عزمات ربنا لا يحل لآل محمد منها شيء رواه أحمد وأبو داود والنسائي وصححه الحاكم وعلق الشافعي على القول به على ثبوته من دنو بهز بن حكيم كاباتو አባቱ ደግሞ ከበህዝ አያት ይዞ አውርቷል ምን አለ አንነው ቃል ቃል ረሱላህ ያ አላህ መልእክተኛ የሚቀጥለውን ተናግረዋል አለ في كل سائمة በሚስተማሩ እንስሳዎች ሁሉ ማለት ነው في كل سائمة ይብልን የግመል ግመል ሆነው የሚሰማሩ የሚሰማሩ ማለት እዛው ቤት ውስጥ የማይቀለቡ እየወጡ ራሳቸው ግጦሽ የሚግጡ የሚበሉ የሚጠጡ ማለት ነው ሳይማ ማለት እቤት የሚውሉ ከሆነ ይለያል ልፋት አላቸው ድካም አላቸው ቤት ከሆነ የሚውሉ ከውጭ የሚበሉ የሚጠጡ እየተገዛ ድካም አድካሚ ስለሆነ ያ ራሱ ይቻላል ማለት في كل سائمة إبل ተሰማርታ በሆኑ ግመሎች ነው በአርባው ቢንተ ይሰጣል የ40 በአርባዎቹ ግመሎች ቢንቱ ለቡ ከግመ ከራሷ ማለት ነው ቢንተ ማለት እናቷ የምታጠባ ማለት ነው እሷን አስተላ የምታጠባ ላትፈረቁ ፈረቁ ግመሎች አይበታተኑም አን ሂሳቢያ ከሂሳባቸው ምን ማለት ነው ልክ ፍየሎች ላይ እንዲያል ነው አርባ ሀያ ግመሎች እና ሀያ ግመሎች የተለያዩ ሰዎች እንኳን ቢሆኑ አንድ ላይ የሚውሉ አንድ ላይ የሚያድሩ ከሆኑ አርባ ግመል ሞላ ማለት ነው ስለዚህ በአርባው ግመል ቢንተለቡን ይሰጣል እንላለን የሁለት ሰው ቢሆን ግመሉ አንድ ላይ የሚኖር ከሆነ ባይሆን ሂሳቡን ያው ይጣጣሉ አንዱ ሰው ነው የምንወስደው ቢንተለቡንን ለዚህኛው ለከፈለው ሰውዬ አይኛው ያልከፈለው ያጋባለት እንጂ ማለት ነው መን አዕጧሃ የሰጣች ዘካን አውጥቶ የሰጠ ሙተጅረ ማት አጅር ፈላጊ ሆኖ ቢሃ በዛ ዘካ በመክፈሉ ፈለሁ አጅሩሃ አጅሩ ከአላህ Subhanahu Wa ያገኛል በትክክል ግዴታውን ተወጥቷል ሲወጣ ደግሞ በአግባቡ ነይቶን ያወጣው አጅር ያገኛል ወመን መናሃ ዘካ ወጅቦበት ይበሉ ሞላማን የምንሰሳ አልሰጥም ያልሰጠው ፈኢና አኺዱሃ ነብዩ አለይሂ ሰላቱ ወሰላም እንወስድበታለን አንለቀውም አሉ ወሸጥረ ማሊ እንደውም ይቀጣል እያሉ ግማሽ ንብረቱንም ይወሰድበታል ማለታቸው ቅጣት ጋር ነው የምንወስደው አልከፍልም ካለ በገንዘብ መግዛት ይቻላል ለሚለው ይሄን ሐዲስ ያመጣሉ አዝመተን من عزمات ربنا አዝማ እንዳትወጣ አዝመ በአይን ነው በሐቅ ሆነ ለችግር ነው የሚሆነው አዘማት ማለት የተለያዩ ችግሮች ለማለት ነው አሁን ግን የተፈለገው አዝመቱ ማለት ዋጅብ ነው ነው ዋጅቡ ምን ዋጅባት ረብና እንደማለት ከጌታችን ግዴታዎች በቁርጠኝነት የተነገረ ጉዳይ ነው ዘካ ምን አርካን ይሰማል እንዴ ምንም ማያጠራጥር خلاف የሌለው ነው ለማለት ነው لا يحل لآل محمد ባይሆን ለሙሐመድ ቤተሰብ አይፈቀድም ማለት منها ከዘካ ሸይኡን ምን ነገር አይፈቀድላቸው ነብያችንና ቤተሰቦቻቸው ዘካ መብላት አይፈቀድላቸው ያው ቤተሰቦቻቸው ማን ማን ናቸው አሉ ሐሽም ናቸው አሉ አባስ ናቸው ከተለያየ خلاف አለው አላያል ቤተሰቦቻቸው ቅርብ ዘመዶቻቸው ዘካ መቀበል አይፈቀድላቸውም ልጆቻቸው ልጆቻቸው ሁሉ ማለት ነው እሺ لا تفرقوا ابن حساب اعمال ገብቷቸዋል የሁለት ሰው ንብረት አንድ ላይ የሚኖሩ ከሆኑ ዘካ እንዳይወጅባቸው መበታተን አይቻልም ለብቻ የሚኖሩ ከሆኑ ደግሞ ለየብቻው የሁለት ሰው ግመል አንድ ላይ ይሰባሰቡና ዘካ ይወጣላቸው አይባልም ለማለት ነው አዝማ ማለት فإن أخذوا ومراد على العزيمة والجد በቁርጠኝነት ይወሰዳሉ الواجب المتحتم እንደማለት አሉ ሙሐመድ በኑ ሐሽሞች ናቸው አሉ አቡ ጣሊብ አሉ አቡ ጣሊብ ዘካታሉና አሊ ሁሉ ማለት ነው አሉ አባስ አሉ الحارث አሉ አቢ ለሃብ አቡ ለሃብ ለነብያች ምናቸው ነው አቡ ለሃብ አቡ ለሃብ አልዓባስ አቡ ጣሊብ አጎቶች ናቸው አጠቃላይ እነዚህ አጎቶቻቸው ናቸው የአቡ ለሃብ እሱ ያሰለመ ሞቷል የሱ ቤተሰቦች ሙስሊሞች ካሉ አሁን ዘካ አይፈቀድላቸውም ለማለት ነው الذين صلوا ذرية وما من عداه من أعمامي فلم يخلفوا ايوه እነዚህ ናቸው ቤተሰብ አላቸው የሚባለው ሌሎች ቤተሰብ ጥለው አልሞቱ ነው የሚለው ሌሎች ማግቦቶች የሏቸው ማለት አይደለም እነዚህ ናቸው ቤተሰብ ያላቸው ወልታችንና ዘካ አይፈቀድላቸው ነው የሚለው እንግዲህ በየአርባው ግመል ቢንተለቡን ይሰጣል ቢንተለቡን ማለት ሁለት አመት የሞላት ቢንተለቡን ትባላለች ለምን እናቷ ከሷ በኋላ ብዙ ጊዜ በሁለት አመት ውስጥ ይወልዳሉ ያጠባሉና ማለት ነው طيب واتوا حقه يوم حصاده ይላል ለሞት ያዝመረው በሚታጨድበት ሰዓት ይላል امر الله تعالى باخراج الزكاه فقال واتوا حقه يوم حصاده والامر يقتضي الفوريه وذلك مع القدره የቻለ ሰው ካን በወጀበበት ሰዓት ማውጣት አለበት ካልቻለ ግን በቻለበት ሰዓትም ቢሆን ማውጣት ይገደዳል ነው مع الحاجه الى تاخيرها ያው የግድ ማዘግየት የግድ ከሆነበት ያዘገይ ይችላል ነው ዘካን ደስ እያለ የሰጠ ሰው ከፍተኛ አጅር እንደሚያገኝ የሚያሳየው ለምን قام بركن من اركان الاسلام العظام وله على ذلك الاجر العظيم عنه የከለከለ ሰው ደግሞ فقد هدم ركنا من اركان الاسلام የኢስላም ማዕዘናት ጣሰ ይባላል ዋጅብ የሆነውን በቁርጠኝነት የተነገረውን አስተባበለ ይባላል ስለዚህ በቁርጠኝነት ዋጅብ ሆኖ የተነገረውን ነገር እንዲያለ ሰው ደግሞ ቅጣት ይገባዋል ስለዚህ አላን الامام تعزير ማን الزكاه ዘካት የሚከለክሉ ሰዎችን ሊቀጣ ይገባል ቅጣቱ ምንድነው በግድ ዘካቸው መቀበል እንደገና የገንዘባቸውን ግማሽ መውሰድ ነገም ደግሞ አልሰጥም እንዳይል እንቢ ያለ ሰው ዛሬ ግማሽ ገንዘብ ከተወሰደበት ደግሞ እምቢ አይልም ሌላ ሰው የነቢያችን ቤተሰብ ዘካ አይፈቀድለትም ለምን ለአና አውሳኹን الناس ይላል የሰዎች ቆሻሻ ነው ዘካ ማለት ማለት ዘካ ያወጣ ሰው ዘካ ዘካ የተባለበት ሰውየው ከወንጀል ያጸደዋል ቆሻሻውን ይጠርግለታል ተብሎ የለ ዘካ ሲያወጣ ጸዳ ማለት ሰውየው ሰውየው ጸዳ ማለት የሚያወጣው ግን ከመጸዳዳት አንዱ ነው ማለት ነው ስለዚህ ይሄን ነገር የነቢያችን ቤተሰብ አይፈቀድላቸውም ለምን የነቢያችን ቤተሰብ አርፈዑ ሚን ذلك ከዚህ ከፍና ላቅ ያሉ ናቸውና ان العقوبات الماليه ثلاثه اقسام በገንዘብ ቅጣት የሚያስከትሉት ለሶስት ይከፈላሉ ይላሉ ሼኹ الاسلام አንደኛው ኢትላፍ ማሐል المنكرات إتلاف محل المنكرات تبع لها مثل الأصنام بتكسيرها وإحراقها إتلاف ማለት ገንዘብ ማጥፋት መቼ ምንድነው የሆነ ሰው የሙዚቃ መሳሪያ ገዝቶ ይዞ ብናገኘው የሚያመልከው ነገር ገንዘብ አውጥቶበት ቢሆን ብናገኘው እንዳለ እንሰባብርበታለን በመሰባበር ንብረቱን በማጥፋት ቀጣ ነው ማለት ነው ሁለተኛው ተግይር ነው مثل تكسير العمرة المزيفة والسفائر التي فيها التساؤل ስዕል ነገር ያላቸው መጋረጃዎችን ቆራጥመታል ይህም ያው መቀየር ነው ከመቀየር አንዱ ነው ማለት ነው ሶስተኛው ተምልክ ነው ይላል طريقة التمر المعلق والتصدق بالزعفران المغشوش فمصادرة مثل هذه الأشياء والصدقة بها أو بأثمانها አላየሃል ያጠፋን ሰው መቅጣት ይቻላል የሚለው ነገር ነው የሚያሳየው ሐዲስ ጀምሁር ዑለማ ግን ታዚር ገንዘብ በመቀበል አይቻልም የሚል ነገር ያመጣሉ አይቻልም ተነስቋል ተሽሯልና ያሁን በገንዘብ ቅጣት የተባለው መጀመሪያ ላይ ነበረ ኋላ ላይ ተሽሯል አሉ እንደገና በገንዘብ ቅጣት ይቻላል ከተባለ የሰውን ገንዘብ ለመቀማት የፈለገው ሰው ሁሉ በስተታ እየተጠላጠለ መቀጫ እያለ ከአቅም በላይ እየከመረ እንደ ግብር ሊበድላቸው እና ይላሉ ሼኹል እና እብኑ ቀይም ገንዘብ በመቀበል ሰው መቅጣት ይቻላል ባይሆን በገንዘብ መቅጣቱ ጥቅም የሚያመጣ ከሆነ ግፈኞችን ከግፍ የሚያስቆማቸው ከሆነ ተንኮለኛ ከተንኮል የሚገታቸው ከሆነ ይቻላል ጥቅም የማያመጣ ከሆነ ግን መቅጣቱ አያስፈልግም ይላሉ ምን ማስረጃ አላቸው ገንዘብ በመቀበል መቅጣት ይቻላል የሚለው ስሏቸው አባህ النبي صلى الله عليه وسلم سلب الذي يصعد في حرم المدينة لمن يجده መዲና ውስጥ حرم መዲና ውስጥ ለሚያድን ሰው የሚያድንበት ነገር መቀማት ፈቅደዋ ወይም የሚያድነው ነገር መቀባት ፈቅደዋልና ይላል እንደገና መስጂድ ጅራል የሚባልን አስፈርሰዋል እንደገና ምን ይመጣል ሰውን የገደለ ሰው አይወርስም ወንድሙ ከገደለ ልጁ ከገደለ ወይ አባቱ ከገደለ አይወራረሱም ገዳይ ከተገደለ አይወራረሱም የማን ቅጣት ነው በመግደሉ ምክንያት ገንዘብ እንዳይሰጠው ተደረገ ማለት ነው እሺ ቀጥሉ وعن علي رضي الله عنه قال قال رسول الله صلى الله عليه وسلم إذا كانت لك مئات دراهم وحال عليها الحول ففيها خمسة دراهم وليس عليك شيء حتى يكون لك عشرون دينارا وحال عليها الحول ففيها نصف دينار فما زاد فبحساب ذلك وليس في مال زكاة حتى يحول عليه الحول رواه أبو داود وهو حسن وقد اختلف في رفعه وللترمذي عن ابن عمر رضي الله عنه من استفاد مالا فلا زكاة عليه حتى يحول الحول والرجل وقفه وعن علي رضي الله عنه قال قال رسول الله صلى الله عليه وسلم إذا كانت لك مئة درهم وحال عليها الحول ففيها خمسة دراهم وليس عليك شيء حتى يكون لك عشرون دينارا وحال عليها الحول ففيها نصف دينار فما زاد فبحساب ذلك وليس في مال زكاة حتى يحول عليه الحول رواه أبو داود وهو حسن وقد اختلف في رفيع منه ከአልጅ ኢብኑ አቢ ጣሊብ ተዘገበ ስራቸው አላህ ይላቸውና قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለው ተናግረዋል አሉ اذا كانت لك 100 درهم قال خبرም ይዩ 100 ታይስ ቆማለ 200 ለማለት ነው 100 ብቻ ቢሆን 100 ነበር 100 درهم ሚአታኒ የነበረችን ኑኗ ለኢዷፋ ወርቃ ነው ሚያታን ድርሃም ነበር ግን ድርሃም የሚለው ቃል ሲመጣ ኑሯ ትወርቃለች ምን ሆኖ ቀረ ሚያታ ድርሃም በየ200 ብር ማለት ነው وحال عليها الحول 200 ብር እጅ ላይ ገብቶ አመት ከዞረ ሳይጠፋ ገንዘብ ففيها خمسة دراهم አምስት ብር መክፈል ይገደዳል وليس عليك شيء አንዳች ነገር መክፈል የለብህም እስከመቼ حتى يكون لك 20 ዲናር በዲናር ከሆነ 20 በብር ከሆነ 200 አስሩ ዲናር እንዳንድ መቶ አስሩ ዲናር እንዳንድ መቶ የሚወሰደው طيب በሁለት መቶ ብር ስንት ብሏል አምስት ብር ከመቶ ሁለት ብር ከሀምሳ ከሀያው ዲናር ስንት ይከፍላል የሚለው የአንድ ዲናር ግማሽ ማለት ነው وحال عليها الحول حتى يكون لك 20 دينار ሀያ ዲናር እስከሚኖርህ እና وحال عليها الحول ሁለት ማነው አንድ አመት እስከሚዞረው ففيها نصف دينار በሱ ላይ ንስፈ ዲናር ይከፍላል የዲናር ግማሽ ማለት ነው فما زاد ከሀያ ዲናር በላይ የጨመረ እንደ ሂሳቡ ይከፍላል ሰውየው فبحساب ذلك እንደ ሂሳቡ 30 ዲናር 50 ዲናር ያሲቀል ስለሚቀጥል ያቸው በዛችሁ በሀያዋ ግማሽ ወጅበታ ከተባለ ከዛ በላይ 30 ሲያመጣ ምን ያህል የሚለውን ማባዛት እያበዘ እናገኛለን ለምሳሌ ከሁለት መቶ አምስት ብር ከከፈለ አንድ ሺህ ብር ቢኖረው ስንት ያወጣል የሚለው ግልጽ ነው በየሁለት መቶ ብር አምስት ብር ከከፈለ በአንድ ሺህ ብር ምን ያህል ይከፍላል ሂሳብ አንድ ሺህ ስንት መቶ ነው አምስት መቶ አይደለ አምስት መቶ ነው ስለዚህ አምስት መቶ ስለሆነ አምስት ጊዜ አምስት እንት ነው 25 ከአንድ ሺህ 25 ይከፍላል ሂሳቡ ይሄ ነው በየ200 ብር 5 ብር ከተባለ ከየሺው 25 አለበት ከየሺው 25 ብር ካል ከመቶ ሺህ ስንት ይከፍላል ማለት ነው የሂሳብ ሰው ከመቶ ሺህ ብር ስንት ብር ዘካ ይወጅበታል? ሁለት ሺህ አምስት መቶ ለምን መቶ ሺህ መቶ ሺህ ስለሆነ መቶ ሲባዛ በ25 ስቆም ሂሳቡ አለቱ ነው እና እንደ ሂሳቡ ብሯ በጨመረ ቁጥር ሂሳቧ ዘካዋም እየጨመረ ትሄዳለች ስጎልም እየጎደለ ትሄዳለች ማለት ነው ወለይሰ في مال زكاه በንብረት ላይ ዘካ የለም እስከመቼ حتى يحول عليه الحول አመት እስከሚዞር ብርም ይሁን ከብትም ይሁን ወርቅም ይሁን አመት ሲሞላው ነው መስከረም ላይ ዛሬ እጁ ላይ ከገባለት መጪው መስከረም ላይ ያ ገንዘብ መገኘት አለበት ወይም ጨምሮ ማለት ነው ከጠፋ ጠፋ እሺ የሷቡን ፍጥዋ የብር ኒሷቡ 200 ብር ብያቸዋለሁ የወርቅ ከሆነ 20 ዲናር ሲሆን ነው የወርቅ የራሱ የሆነ ሂሳብ የሚሰሩበት መለኪያ አለው እሽሩ ሚስቃል ሚስቃል የሚባል ነገር አለ ሚስቃል የራሱ የሆነ መመዘኛ ነገር ነው አሁን ላይ ምን ያህል ግራም ነው ምን ያህል እንትን እንደምንለው ማወቃቸውን እስካለ የሚባለው ነገር ስለዚህ አሁን የአሁኑ ብራችን የድሮ ብር አልነበረም አሁኑ ወረቀት ነው ድሮ ግን ያው የሚታወቀው ጌጥ የሚጠቀሙት ብር ነበር ብር የሚባለው ስለዚህ ያ ካሁኑ ያው ብርን ተክቶ እስከመጣ ድረስ ያሁንም ወረቀቱ ያው እንደ ብር ይወሰዳል ባይሆን መጠው የሚገመተውና የሚወሰደው በድሮ ብር ያ 20 ምስካል የሚባለው በአሁን ሰዓት ላይ 85 ግራም ወርቅ የሚመዝን ወይም የሚመጥን ነው ተብሏል እሺ ወለትርሚዚ ትርሚዚ በዘገቡ ዘገባ عن ابن عمر كعبد الله بن عمر بمكة رضي الله عنهما من استفاد مالا ገንዘብ ጥቅም ያገኘ ሰው ነው من استفاد مالا ሲገድ ገንዘብ ያገኘ ሰው ማለት ነው ፈላ ዘካት አለይ ትርፍ አገኘ ነው ብዙ ገንዘብ ዘካ የለበትም حتى يحول عليه الحول አመት እስከሚዘረው በዛ ገንዘብ ላይ ዛሬ አባቱ ሞተ ወረሰ ወይ ደግሞ ብር አገኘ ድንገት ለሱ የሚገባው ብር ዘካ የሚወጅበት እሱ እጅ ላይ አመት ከሞላው በኋላ ነው ማለት ነው فلا زكاه عليه زكاه የለበትም حتى يحول الحول አመት እስከሚዞረው የሚል ሐዲስ ዘግቧል ትርሚዚ ራጅሁ ግን ወቅፍነቱ ነው ሐዲሱ ነብያችን ብለውታል የሚለው ነገር ትንሽ አስቸጋሪ ነው መውቁፍ ነው እያለ ነው على fariistan وعمر وعثمان وابن عمر والذين يلعلون على حول وشرط شوجوا لي زكاة العين والماشية انت توجهنا آه، بنبرة نجر عامة ممرات على احنا